الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إخوتي وأخواتي في الله ከሰላምታዬ በመቀጠል ዛሬ ኢንሻአላህ ተዓላ بلوغ المرام من ادله الاحكام ሳምንታዊ ደርሳችን ነው في كتاب النكاح እንገኛለን رقم الحديث 852 852ኛው ሐዲስ ላይ እንገኛለን ሐዲሱ ናፊዕ عن ابن عمر من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته الصلاة والسلام على رسول الله صلى الله عليه وسلم عليكم وعن نافع عن ابن عمر رضي الله عنهما قال نهى رسول الله صلى الله عليه وسلم عن الشغار والشغار يزوج الرجل ابنته على أن على أن يزوجه الآخر ابنته وليس بينهما صداقة متفق عليه واتفقا من وجه آخر على أن تفسير الشغل من كلام نافع وعن نافع عن ابن عمر رضي الله عنهم قال نهى رسول الله صلى الله عليه وسلم عن الشغار والشغار أن يزوج الرجل ابنته على أن يزوجه الآخر ابنته وليس بينهما صداق متفق عليه واتفق من وجه آخر على أن تفسير الشغار من كلام نافع የዛሬው ሐዲሳችን ደግሞ ኒካሁ ሽጋር የሚባል ኒካህ አለ የጉምዝ ጋብቻ እንለዋለን በሀገራችን ክልል ስድስት ጉምዞች እህት ካለው ነው ሚስት ማግኘት የሚችለው እህት ከሌለው ብዙ ገንዘብ አውጥቶ ገዝቶ ነው ሴት የሚያገባው እህቶች ካሉት ግን እህቱን ለሌላ ሰው ይሰጣል ያኛው ደግሞ እህቱን ይሰጠዋል ማለት ነው ወጩ ቀለል ይላል እንደውም ወጨለው ይሄ በእስላም የተከለከለ ነው ነው ናፊ ከብኑ ዑመር የሚያወራው ምን አለ ابن ዑመር ነሃ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ከልክለዋል አን ሽጋር ማለት ሽጋር ከሚባል ጋብቻ ስጠይ ልስጥህ ማለት ነው ሽጋር ማለት አጋባይ ላጋባህ ነው እህቴን ስጠህ እህቴን ልስጥህ ልጅን ስጠህ ልጅን ልስጥህ ነው እና ወሽጋሩ ሽጋር ማለት እያብራራው ነው ሊፈስረው ነው ይሄ ከሐዲስ አይደለም ተብሏል አን ይዘውጅ الرجل ابنته ዘጋቢ ነው ይሄን የሚያብራራው አን ይዘውጅ الرجل አንድ ሰው መዳሩ ነው ابنته ሴት ልጁን ለሌላ ለአንድ ጓደኛው አላ ይዘውጀው الاخر ያኛው ጓደኛው ደግሞ ለዚህኛው ሊያጋባው ابنته የሱን ሴት ልጅ ያው የራስ ልጅ ማግባት ስለማይችል የኔ ልስታ ያንተ ስታይ ነው ወላይ ሰበነሁማ صداق በመሐከራቸው ምንም አይነት መህር ሳይኖር ጥሎሽ ሳይኖር በመቀያየር ብቻ ይጋቡ ነበርና ይሄ ተከልክሏል ነው አሁን ወላይ ሰበነሁማ صداق እያለ ነው ሶዳቅስ ቢኖር ልጅህን ስጠኝ ልጅን ልስጥህ መህር ግን እኔ ያስጥላለህ እኔ ምን ያጥላለሁ ይባላልስ ይሄ በያም ቢልዋቂያ ነው ይላሉ የነበረውን ክስተት ለመግለጽ ነው እንጂ ተፈልገው ሶዳቅ ቢኖርም ባይኖርም ለጀንዳሪ ዳሬ ከልከል ክልክል ነው በእስላም የአንድ ሰው ልጅ ታጫለህ ይሰጣሃል ታገባታለህ ሌላ ጊዜ ደግሞ ያኛው ካንተ ልጅ ፈለገ ወይም የእህትን ፈለገ ለብቻው የማይያዝ ነው ጋር የማይያዝ ከሆነ ችግር የለም ስጠይልስትህ ግን አይቻልም ነው طيب متفق عليه ነው ሐዲሱ ወተፈቃ ቡኻሪና ሙስሊም من وجه اخر በሌላ በኩል على ان تفسير الشغار የሽጋር ተፍሲር ذو الشغار وان يزوج الرجل ابنته የሚለው من كلام نافع የናፊ ንግግር እንጂ የነብያችን አነጋገር ወይም ሐዲስ አይደለም ብለውታል ሐዲሱ ነሃ ረሱላህ عن الشغار የሚለው ላይ አብቅቷል ነው እሺ ሽጋር ሽኗን በከስራ ነው የምናነባት غينون ሽጋር አናጠብቀውም ከቋንቋ በኩል ሽጋር ማለት ረፍዕ ማለት ነው ሽጋር ማለት ከፍ ማድረግ ማለት ነው ውሻ ሽንቱን ሲሸና እግሩን ያነሳል አይደል يقال شغر الكلب ይባላል رجله ليبول ሊሸና እግሩን ሲያነሳ شغر الكلب رجله ይባላል ከፍ አደረገ እግሩን ለማለት ግን እዚህ ንካህ ቤት ላይ አሁን ሽጋር ስናወራ ምን ማለታችን ነው هو ان يزوجه موليته على ان يزوجه الاخر موليته ولا مهر بينهما وبينهما مهر لاجل حيله በመሐከላቸው መህር ሳይኖር መዳዳር ወይም በመሐከላቸው መህር አለ ግን ለህያ ለዘዲ ይጠቀማሉ ይሄ ሽጋር ይባላል ክልክል ነው ለምን ሽጋር ተባለ ካላችሁኝ ቋንቋው ከፍ ማድረግ ከሆነ እዚህ ጋር ደግሞ ሽጋር የሚለውን ቃል ለምን ተጠቀመው ከተባለ لانه رفع للعقد من اصله فارتفع النكاح والمهر معا ايوه የሽጋር የሚለው ነገር አቅድን ያበላሻል አቅድን ያነሳል ከመሰረቱ ኒካህ የሚባለው ከፍ አለ መህሩ ደግሞ والمهر مهر معا عند ላይ رفع للعقد من اصله فارتفع النكاح والمهر معا على يها ዝሮ ዝሮ ሽጋር ማለት ስጠይልስትህ ዳሬ ለዳርህ የሚባል ነገር ክልክል ነው ክልክል ነገር ፈሳድን ያመጣል አያመጣም يقتضي الفساد والنهي يقتضي الفساد ይላሉ فهو غير صحيح ስለዚህ ጋብቻው አይቻልም በዚህ መልኩ ልጅን ዳሬ ልጅ ዳሬ ተብሎ የሚታሰሩ ንካህ አይሆንም ለምን አንደኛው خلوه من الصداق المسمى ومن صداق المثل وليس بينهما صداق የሚለውን ወስዶ ነው ይሄ አንድ ሰው እንደዚህ ስለዚህ ከሆነ ዳሬ ሊዛር ከሆነ አቻዋን ባይሆን ያው ጥቅም ለማገኘት ሲል እሱንም ሊድረው አይደለ በግድ ወስዶ ለማትፈልገው አቻዋል አልሆነ ሰው የመዳር ነገር ያመጣልና ነው ይላሉ ለምንድራቸው ሴቶች ለምንድራቸው እህቶቻችን ታማኝ መሆን ይጠበቅብናል የኛን ጥቅም ለማስከበር ብለን ዳሬ ለዳር የሚባል ነገር የለም ነው አንደኛው ሰዳቅ ጠፋ ማለት ራሱ የሷን መብት አጓደለባት ማለት ነው አቻ ከሆነ እንደውም እዚህ ጋር ምን ይላሉ አቻዋ ከሆነ የሚድራትም በጥሎሽ ከሆነ ጥላሹ ጥሎሹም ካለው ዋጋ ያልቀነሰ ከሆነ በመሐከላቸው ከተግባቡና ከተስማሙ ይቻላል የሚሉም ደግሞ አሉ ابن حجر والشغار عن زوج الرجل ابن ثوم የሚለውን ተፍሲር ሲገልጹ اختلفت الروايات عن مالك ከማሊክ ላይ የተዘገቡ ዘገባዎች ተለያይተዋል የሽጋርን ተፍሲር ያው ፈስሯል ተብሎ መሳቸው አንዳንዶቹ የማንም ተፍሲር ነው ብለው አልተናገሩም ይላል ከየት እንደመጣ ይሄን ተፍሲር አናቅም ይላሉ ከነቢያችን ይሁን ከብኑ ዑመር ይሁን ከናፊ ይሁን ከማሊክ ይሁን አናቅም ይላሉ አንዳንዶቹ ከናፊ አድርገውታል እንግዲህ ክራፍ አለበት ነው እብነታሁን ያለው እዚህ ጋር ልጅን ልጅን ዳር ልጅን ስጠይ ነው እህትንስ ቢሆን ያው ነው ምሳሌ አነሱ እንጂ በዚህ ሴት ልጅ በሚለው ሌላም ቢሆን ሐላፊነት ኑሮት መዳር ለሚችላቸው ሴቶች ሁሉ ያካትታል ነው طيب اجمع العلماء على تحريم هذا النكاح የኒካህ حرام ነው አይቻልም በሚለው ላይ ተስማምተዋል طيب አይቻልም حرام ነው እሺ ግን ኒካሁ ኒካሁ ይገኛል አይገኝም እዚህ ጋር خلاف አለ ያው የቅተል ፈሳድ ወላ ቅተል ፈሳድ ምን خلاف ስላለ ነው አቡ ሐኒፋ ኒካሁ ይቻላል ይላሉ ኒካሁ ይቻላል ባይሆን መህር ክፈል ይባላል ይሄን ያህል አምጣ ይባላል እንጂ ያሉ ያው ላይ بينهما صدق ስላላቸው ነው ኢማሙ ሻፊና ኢማሙ አህመድ ኒካሁ አስለን አይበቃም ለምን ቢያቸው ይሄ ነገር አታድርጉ ማለት አይበቃም ማለት ነው ያስይዛልና አሉ ኢማሙ አህመድ ለዚህ ብሏ አይቻልም ይላሉ ወለይ بينهما صدق ነው ሲጨምሩ وعن ابن عباس رضي الله عنهما أن جارية بكرا أتت النبي صلى الله عليه وسلم فذكرت أن أباها زوجها وهي كارية فقرح النبي صلى, النبي صلى الله عليه وسلم رواه أحمد وأبو داود وابن ماجه وابن وإلا بالإرسال وعن ابن عباس رضي الله عنهما أن جارية بكرا أتت النبي صلى الله عليه وسلم فذكرت أن أباها زوجها وهي كارهة فخيرها رسول الله صلى الله عليه وسلم رواه أحمد وأبو داود وابن ماجه وأعل بالإرسال ابن عباس በዘገቡት ሐዲስ አንድ የሆነች ሴት ጃሪያ ቆንጆ ኮረዳ ማለት ነው ቢክረን ምን ልበለው ሳዱላ አግብታ ማታቅ አታት ነብይ ሰለላሁ ዐለይሂ ወሰለም ነብያችን ጋር መጣችና ፈዘከረት ነገረቻቸው ምን ብላ አነ አባሃ ዘወጀሃ አባቷ እንደ ዳራት ወሄ ካሪሃቱን እሷ እየጠላችው እየጠላችው ሳትፈልገው አባቷ የዳራት መሆኑን ስሞታ ቀረበች ማለት ነው ያው አንቆ መዳር አለ አይደል ምን ታመጫለሽ አንቺ ትሽ የምታውቂው እኛ የሚሉ ሰዎች አሉ አፍሽን ዝግ የሚሉ ስለዚህ እንደዚህ አስገደው ድሮዋት ነበርና መታ ተናገረች ካገባች በኋላ ማለት ነው فخيرها رسول الله صلى الله عليه وسلم ነብያችን ምርጫ ሰጧት ምን ማለት ነው ምርጫ ሰጧት የምን ምርጫ ከፈለሽ ባለው በዳሩብሽ ጋብቻ ላይ ቀጥይ ማለት ነው ካልፈለግሽ ደግሞ መውጣት መብትሽ ነው ያለ ፍላጎቷ የተዳረች ሴት ከፈለገች መቀጠል ትዳሩን ካልፈለገች መውጣት መብት አላት ተገዳ በግድ ቀጥይ አትባልም ነው رواه احمد وابو داود وابن ماجه ሶስቱም ዘግበውታል وأعل بالارسال ማለት ሐዲሱ ሙርሰል ነው ሙርሰል ማለት ታቢዒ ሰውዬ ነብያችን ይሄን አሉ ካለ ሐዲሱ ሙርሰል ይሆናል ስለዚህ ወልሙርሰሉ ምን አቅሳም ዳይፍ ነው የሚሉት ከደካማ ሐዲስ ውስጥ ይመደባል ነው ዞሮ ዞሮ ሐዲሱ ድጋፎች ስላሉት ሐሰን ነው ብለዋል ሐሰን ደርሷል ሙርሰል ለሚለው ነገር ابن حجر قدر من طريق ايوب ابن سويد عن الثوري عن ايوب موصولا مرسل የነበረውን ታቢዒዩ ከነብያችን ያወራውን ታቢዒዩ ከሷሃባ ያወራበት ሐዲስ ተዘግቧል ነው የሚለው ስለዚህ አንድ ሐዲስ ሙርሰል ነው አይ መውሱል ነው ጭቅጭቅ ከመጣ መውሱል ነው ነብያችን ጋር ተቀጥሏል አልተበጠሰም መንገድ ላይ የሚለው ነገር ነው የሚወስደው ይላሉ ጃሪያ ማለት ብቻ ማለት እንደመሳችሁ ጃሪያ ማለት ሯጭ ማለት ነው ሯጭ ቆንጆ ኮረዳ ያወጣተ ሩጫው ሲቀናው የለ ተንከፋቀሻ ጃሪያ ትባለ ለባሪያ ብቻ አይደለም ለምን ከተባለ ስሜ ጃሪያ ለخفتها ነው ከወላለደች ዘርገፍገፍ ካለች ትደካከማለች አሉ ወጣቱና ባለችበት ሰዓት ብር ብር ትላለች ትሮጣለች ለዛ ጃሪ አሏት ጀራያን የሩጫ ውድድር ጀራያን ይባላል ቢክር ማለት ምን ማለት ነው ህጉ ያልተወሰደ ማለት ነው አግብታ ማታቅ ማለት ነው ለምን ነው እዚህ ጋር ቢክር ያለው እነ ጃሪያተን ቢክርን ያለበት ልጅናት ትልሰው አይደለችም ልጅ ናት ለማለት ነው ያለው ነገር ለማለት እንጂ لاعتبار كراهتها فلو كان صغيرة لما اعتبر كراهتها مع صغيرة من بال بكر ማለት ያው ደርሳል ለባል ደርሳለች ያው ቢክር ናት እሷ ያው ትጠይቃለች አልፈልግም ካለች አትዳርም ዝም ካለ ግን ፍቃድ ነው ሰገራ ከሆነች ግን ምንም የማታቅ ከሰባት አመት በታች ወይም እዛ ሰባት አመት አካባቢ ከሆነች እሺም ቢለማት የማታቅ ከሆነች ያው ወላጆቿ ናቸው የሚወስኑላት ማለት ነው ጠላሽ ማለት አይቻልም ነበረ ወይ ካሪሃቱ ማት የጠላሽ ስትሆን የዳሯት መሆኗን ነው የምንለው ካሪሃቱ ካሪሃተን መሪዋል ይላል እሺ خيرها خيرها فوض اليه اليها الخيار ማለት ነው ምርጫውን ሰጧት ምን ማለት ነው ኒካሁን በማጽደቅና ባለማጽደቅ መብት አለሽ አሏት ነው ካጸደቀች ይጸድቃል ካጸደቀችው ይፈርሳል ነው እሺ ለማንኛውም ይሄ ሐዲስ ካለፈው ሐዲስ ጋራ የሚገናኙበት ነገር አለ ምንድነው ሴት ልጅ من ان المراه التي تعرف مصالح مصالح النكاح የኒካህን ጉዳይ ጣጣ የምታውቅ ሆነ ሴት ግድ ከለ ካላገባች ተብላ አትገደድም አባቷም ሆነ ሌላም ቤተሰቧ ሊያስገድዳት አይገባም وان امرها بيدها መብቱ በእጇ ነው ምንም ቢክራ ብትሆን እንኳን አግብታ የፈታሽ ማለት ነው እሺ አባት ልጁን ማስገደድ ይችላል አይችልም አምሮዋ ጤናማ የሆነ ሴት ማስተዋል የምትችልን ሴት ማስገደድ አይችልም ያምሮ ችግር ካለባት ማም ካለባት ممكن አንድ ጋብቻ ሸሪዓ በሚያዘው መልኩ ካልተፈጸመ ያ ጋብቻ ሊፈርስ እንደሚችል ከዚህ ሀዲስ መረዳት እንችላለን የሚያፈርሰው ግን ማን ነው ተራሰው አይደለም እሺ እዚህ ጋር ነው ችግራችን ይሄን ከይበቃል በቃ መስተሰልና እንደዚህም አይቻልም ካሏት እዛው አፍርሳው ቁጭ ነው ሰው ራሱ እንደዛ አይደለም ኒካ ተብሎ እስከታሰረ ድረስ ወደ ሸሪዓ ፍርድ ቤት ተሄዶ ነው የሚፈረሰው ማረጋገጫ ምንም ይሰጣታል ነገ ማያጨቃጭቅም ለእጃ ቆጠራም ይመቻል ለምሳሌ በሐነፍያው መዝሐብ ያለ ወልይ የሚያገቡ ሴቶች አሉ የዛን ጊዜ ያው ፈልገዋለች በሐነፍያ መዝሐብ ይንጣላት በማን ይንጣላት ጋብቻውን ለመፈጸም ነው የምትራወጠው ማለት ነው አይሆንም ብሏትም አሰማም ኋላ ላይ በሆነ ይቀያየማሉ ዛባል ጋር ፍቅሩ ያልቃል ያን ጊዜ መከረኛ ኡስታዞች ይጠይቃሉ ይሄ ጋብቻ ይሆናል አይሆንም ኡስታዝ አይሆንም ካለ እንግዲህ ዘራ አፍንጫህን ላሰው ብላ ዝም አጥራው ለከሪ ማለት ነው አይሆንም ጋብቻ ብሎ ካሰሩ ድረስ በዚህ መልኩ ስለሆነ ጋብቻ የታሰረው ቃዲ ጉዳውን አይቶ እንዲያፈርስልኝ አንድ ወይም ደግሞ እሱ ራሱ ፈታውሽ የሚለውን ቃል ሰጥቶ መለያየት ነው እንጂ ያለባቸው ሲመቻቸው ኒካህ ነው ሳይመች ደግሞ ኒካህ ኒካህ አይደለም ብሎ መውጣት የለም ነው أن امرأة ثابت بن قيس أتت النبي صلى الله عليه وسلم فقالت يا رسول الله አለቻቸው ثابت بن قيس አለች ባሏን ነው ثابت بن قيس የሚባለው ሰው ما اعيب عليه في خلق ولا دين አለቻቸው ስለ ስነ ምግባሩ ስለ ዲኑ ማንቋሽሽበት ወይም ደግሞ ዝቅ ማረግበት ነገር የለኝም ነገር ግን ከሱ ሰውዬ ጋር ትዳር ብዬ መቀጠል አልችልም ያ ረሱላህ አለቻቸው ለምን አኻፉ الكفر አለቻቸው አክራሁ الكفر في الاسلام በእስላም ክህደት ውስጥ እገባለሁ ይፈራለሁ ማለት እስላም የሚያዘውን ሴት ልጅን ለባሏ መሆን ያለባት ነገር የሚያዘው አለ እስላም እሱን ላልወጣ እችላለሁ ማለት ነው እንጂ ሃይቃ ኩፍር አይደለም ፈለገ እና ምን ማስፈልጋ ነው ይሄን ባል አልፈልገውም መቀጠል አልፈልግምና አንድ ነገር አንድ ይበሉኝ እያለች ነው ነብያችን ያው እንዲቃዲ ናቸው አስተዳዳሪ የበላይ አስተዳዳሪ ስለሆኑ ማለት ነው ከዛ ምን አሏት አተሩድና عليه حديقته አሏት ሲያገባሽ የሰጠሽ አትክልት አለ ይሄ ጥሎሽ ተብሎ የተሰጣት ማለት ነው አሁን ይሄን ባል አልፈለገችውም ያልፈለገችበት ምክንያት ምንድነው እንግዲህ ብዙ ጣጣው ዘው ትዳር ስለገባ አተሩዲና አለይ ሐዲቀተሁ አሏት አትክልቱ ትመልሻለሽ ይልቀቅሽ فقالت نعم ለምን ማልመልስ መልሳለሁኝ ከቶ ይላቀቀኝ እንጂ አለች የጠላተው መከራድ فقال رسول الله صلى الله عليه وسلم ነብያችን ምን አሉት ለሳቢት ኢብኑ ቀይስ اقبل الحديقه አሉት አትክልትን ተቀበልና ወሰጠልቁ ተጥሊቀተን አው ወጠልቃ ተጥሊቀተን አንድ ያው አንድ ፍች ፈታውሽ በላት ተገላገላት አትክልትን ያዛሉ ለሌላ ማጫ ይሆናል አላየሃል ሻሪዑ ህጋችን لا يكره المرأة على النكاح የማትፈልገው ኒካህ ላይ ቀጥ ብሎ አያስገድዳትም ካልፈለገችው እንደውም ከጠላችሁ በማካከላቸው ጭቅጭቅ ከተፈጠረ ያን ጊዜ ጉዳዩ አንቺን ይመስላል ወይም ደግሞ ቤተሰቦቿ ጉዳዩን እንዲያው ተደርጋ በማካከላቸው ጭቅጭቅ ከመጣ ሐከመ من اهلها وحكم من اهله እንደሚለው ቁርአኑ ማለት ነው ቤተሰብ ይባልና ጉዳዩን ያየዋል መለያየት ካለባቸው ያለያያቸው መቀጠል ካለባቸው እንዲቀጥሉ ያደርጓቸዋል ነው جهاد لها كتلو وعن الحسن عن سمرة عن النبي صلى الله عليه وسلم قال أيما امرأة زوجها وليان فهي للأول, للأول منهما رواه أحمد ولأربعة وحسنه الترمذي طيب عند سيف ሁለት ወልይ አላት ወልይ ቤተሰብ ምድራት ማለት ነው ሁለት ወንድሞች አላት ልበል እና አባት የሆኑ ሁለቱም የመዳር ስልጣን አላቸው ደረጃቸው እኩል ነው ከለቀደም ቀደም የሚባል ነገር የለም አጋጣሚ አንዱ ጋር መጣና እንዲባል እህቱን ፈልጋታለሁ አለው ፈለጋታው ተስማምታለች አዎ ምስክር አንጣለና ከልጅን እህቴን አጋብቻለሁ አለው ሌላው ደግሞ ያን እዛኛ ወንድም ዋጋ ሄደና እህትን ፈለኩ አዘጋ ብቻ ነው ተስማምታለህ ተስማምታለህ አዎ ያላ ምስክር ዳራስ አሁን ስልክ ስላለ ነው እንጂ አይሰማም በድሮ ጊዜ ሌላ ቦታና ሌላ ቦታ ያሉ ወንድማማቾች ባልመጣ ብሎ ይድራሉ ድንገት ኋላ ሲታይ ከለም እኔ ምስናት አለ እከላስሮልኛል ያኛውም እኔ ምስናት አለ እከላስሮልኛል አለ ምን እናድርጋቸው ሁለቱም ታስረዋል ምን ትላላችሁ የቀደመ ልጅት የቀደመ ማለት ነው በኒካ የቀደመ ነው ልጅቱ ያለችው እዛኛው ሰው ነው ግን ጋብቻው ኋላ ታሰረ ሊሆን ይችላል እዚህኛው ደግሞ ኒካውን ቀድም ይችላል አሁን ሐሰን አን ሰሙራ አን ነብይ ሰለላሁ ዐለይሂ ወሰለም قال ايما امراه ማንኛውም ሴት ايما امراه ማንኛውም ሴት ነው ለአይሻ ለፋጡማ ሁሉም የሚሆን ነው ራስያ ዘወጀሃ ወልያኒ ሁለት ቤተሰቦቿ ይዳሯት ሁለቱም ድረዋታል ለተለያየ ሰው ለአንድ ሰው ችግር የለውም እና ያምስቲናት ያምስቲናት ከተጨቃጨቁ ለማን ነው መሆን ያለበት እንደ ሸሪዓ ከተባለ فهي للاول منهما ለመጀመሪያው ነው የሁለተኛው ኒካህ አስረን አይቆምም ያው ስሙን ታሰረ እንጂ አይቆምም ምክንያቱም በጋብቻ ጋብቻ አይቆምም ያኛው ቀድሟ ስለዚህ ለመጀመሪያው ይፈረዳል ሁለተኛ የመጣው ሰውዬ በመጣበት ተመለስ ይባላል ነው رواه احمد الاربعه وحسنه الترمذي حديث حسن ነው ولايه النكاح مرتبه የሚድሩ ዘመዶች ቅደም ተከተል አለ የመጀመሪያ ቁጥር አንድ ማን ነው ሴት ልጅ ሊድራት የሚችለው አንድ ማን ነው አባት አህሰንቲ አባት ነው ቀጥሎ ከዛ በፊት ጀድ ይምላሉ አያት ያ አባት ስለሚተካውን አባት ከሌለ ጀድ ካለ ማለት ነው ከዛ ቀጥሎ ትንሰው ከሆነች ልጅ ወንድ ልጅ ካላት ወንድ ልጇ ከዛ እንደ አሰባ ይቀጥላል ይላሉ ወይም ደግሞ አባት ከዛ ቀጥሎ ወንድም ከዛ ቀጥሎ ልጅ ከዛ ቀጥሎ አያት ምንም አሉ طيب فاذا وجد ከዛ በኋላ ያው ፈላቀረብ ፈላቀረብ ነው የቀረበው ከዛ የሚቀርበው ያ ከጠፋ ደግሞ የሚቀርበው እየተባለ ይቀጥላል ለምሳሌ ካጎት አጎት ከጠፋ ያጎት ልጅ እያለ ይቀጥላል ማለት ነው فاذا وجد وليان في جهه واحده ودرجه واحده በአንድ አቅጣጫ በአንድ ደረጃ ሁለት ዘመዶች ተገኙ የሚድሩ ቅድም የመሰኩላችሁ ምሳሌ ነው የሚመጣው ያን ጊዜ ሁለቱም ድረው ከተገኘ የመጀመሪያው ይጸድቃል የሁለተኛው ይፈርሳል አይሆንም ነው ሁለት ወንድማማቾች በደረጃ አንድ ሆነው ከተገኙ ማን ይቀደም ማንኛው ሊደራት ይችላል በሀገራችን በእድሜ የሚሄዱት እሷ ለፈቀደችለት ነው የሚለው እሷ ከሌዳሬ ብላ ለመረጠች ይሆናል ወይም ደግሞ በዲን ጠንካራ ሆነው ሊመረጥ ይችላል ለማንዳንዶቹ የማይሰግዱ አሉ የሚያሰግዱ ትልቅም ሆነው እነሱ ወደ መክላት ነው የእሷ ፍቃድ መታየት አለበት እሷ የፈቀደችለት ያው ይጸድቃል ነው وإن لم تأذن إلا لولي واحد من أوليائها حكم به ለከለ ብቻ ነው ፈሮ ከለ እንዲደረኛለች የሷ ያለችው መሰማት አለበት ነው طيب ماشي وعن جابر قال قال رسول الله صلى الله عليه وسلم أيما عبد تزوج بغير إذن مولاه مواله أو أهله فهو عاهر رواه أحمد وأبو داود والترمذي وصححه وكذلك ابن حبان طيب وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم أيما عبد تزوج بغير إذن مواليه ما من يوم بارئ ያለ አለቃዎቹ ፍቃድ ያገባ ባሪያ አው አህሊሂ ወይም ቤተሰቦች ማለት ነው መዋሊሂ ወዳጅ ያደረጉት ይሁር ያሉት ማለት ነው አው አህሊሂ فهو عاهر عاهر ይባላል አሂር ማለት ዛኒ ማለት ነው ያለ አለቆቹ ፍቃድ ካገባ እንደ ዝሙተኛ ይቆጠራል አህመድ አቡ ዳውድ ትርሚዚ ዘገቡት ነው ትርሚዚ እንደውም ሷሂህ ብለውታል እንዲሁም ኢብኑ ሒባንም طيب ሐዲሱ ሷሂህ ነው አብዲ ማለት ባሪያ ማለት ነው መዋሊሂ ማለት አስያዲሂ ማለት ነው አለቆቹ ማለት ነው ያው በእነሱ ባርነት ውስጥ የሚገኝባቸው ሰዎች ናቸው አሟሊሂ የምንለው ስለዚህ ያለሱ ጋር ካገባ አንድ ባሪያ አሂር ይባላል አሂር አሂር الرجل አህረን بمعنى اتمرات الفجور ዘሞተ ማለት ነው فهو عاهر وجمه عهار ይባላል وهي عاهر ትባላለች አው አሂራ ትባላለች ለብዙዎች ደግሞ አዋሂር ይባላሉ አው አሂራት ይባላሉ አሂር ማለት አዛኒ አሂራት ማለት አሂራ ማለት ዛኒያ ማለት ነው እንግዲህ አብዲ ባሪያ የሆነ ሰው ከጨዋ ሰው ያንሳል ጋብቻ ደረጃ ላይ ማለት ነው ለምን ገንዘብን በቁጥጥሩ ማድረግ ያልቻለ ባሪያ የጋብቻን ጣጣም ደግሞ ያላለቃዎቹ መወሰን አይችልም እንደማለት ነው طيب فاذا تزوج العبد بدون اذن سيدي ያላለቃው ፍቃድ አግብቶ ተገኘ ፈጋብቻው ምን ይሆናል አይቻልም ብልሹ ነው ለምን لأجل خلاف ضعيف في الصحة وخلاف ስለዚህ አይሆንም በጥቅሉ እንደ ዝሙተኛ ይቆጠራል ማለት ያው ኒካህ እንደሌለ ይቆጠራል ማለታቸው ነው ስለዚህ ጋብቻው ይፈረሳል ማለት ነው አግብቶ ቢገኝ ይፈረሳል ባልና ሚስት እናላያቸዋለን ማይቻል ኒካህ ላይ የተገኙ ሰዎች ኒካሁን አፍርሰን እንደምናላያቸው እነዚህም ይለያያሉ ብለዋል ويملك السيد اجبار عبده الصغير على الزواج ትንሽን ባሪያውን እንዲያገባ ማስገደድ ይችላል አለቃው ተብሏል ልክ ሴት ልጁን ህፃናን ይችላል እንደምንለው ማለት ነው ወላ يملك اجبار عبده العاقل كبير ታላቅና ትልቅ የሆነውን አእምሮማ የሆነውን ባሪያውን ግን Masgirdi de içerim. طيب قتلوا وعن أبي هريرة رضي الله تعالى عنه أن الرسول صلى الله عليه وسلم قال لا يجمع بين امراتي بين امراتي وعمتها ولا بين امراتي وخالتها طيب ያሁኑ ሐዲስ ደግሞ አንድ ባል ስንት ማግባት ይፈቀድለት አንድ ብቻ ነው አይደል አቡ ኢምራን እንዳይመሩ ብቻ አንድ ባል ያው አንድ ሁለት ማግባት ይችላል መሰብሰብ ፈለገ ሁለት ሶስት ማግባት ፈለገ ግን ሰብስቦ ሊያገባቸው የማይፈቀዱ ሴቶች አሉ ሁለቱም በአንድ ማግባት የማይፈቀዱ ሴቶች አሉ ወንድየው መጨመር ቢፈቀድለትም እቺ ሴትዮ መጀመር አይፈቀድልም ይባል አለ ስለዚህ ነግረናል وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال لا يجمع بين المرأة وعمتها ولا بين المرأة وخالتها ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ነገሩ አቡ ሁረይራ ላ ይጅመዑ አይሰበሰብም በአንድ አይገቡም በይነ المرأة ሴትዮና ወአመቲሃ በአባቷ በኩል ያለችው አክስቷ ማለት ነው ግልጽ ነው ሚስቱና አሁን ሊያገባት ያሰበችው ሴት የአባቷ አክስቷ ከሆነች አንድ ላይ ማያዝ አይችልም ነው ጨምራ ታክስን ብትልም አይቻልም ፈቅጄልሃለሁ ብትልም አይቻልም طيب አንድ ሴት ነበረች ባሏን በጣም ተወዳለች በአጋጣሚ ልጅ እምቢ አላት ልጅ እምቢ ሲል ወንዶች ምን የሚያደርጉት ያው እሷን ፈቶ ሌላ ማግባት ነው አንዳንዶቹ አንዳንዶች ደግሞ ባለሽበት ተቀመጪ ያው ምትፈልግ ይፈልግና ሊጨምር ነው ነው ይቺ ደግሞ ምናልባት ካላት ጥሩ አስተሳሰብ የውጭ ሰው አምቶ ከሚያስቸግረኝ ለምን የወንድም ልጅ አልደረው ማለችና የወንድሟ ልጅ አመጣ ሰጠችው አገባ ወለዱ ከዛ በኋላ ኡስታዝ ምን ጥያቄ መጣ ምን ትላላችሁ ይሄ ፈጨባጭ ያጋጠመን ነው አይቻልም ሲጀመር ሴትንና አክስቷን የአባቷን እህት አንድ ላይ መያዝ አይቻልም ወራ በመራቴ ወخالتها የእናቷ ምህርቱ ነው እንደዛው ነው ይሄ በሐዲስ የተነገረው በቁርአን ተነገረ ይባላል ሌላ በቁርአን የተነገረ ደግሞ አለ ነው እሱ ሁለት ሴቶችን በአንድ ማግባት የማይቻል ቁርአን ላይ ያለ ይሄ ሐዲስ ላይ ብቻ ነው ያለው ቁርአን ላይ የለም እህትና ማቾች እህትና ማቾችን በአንድ መያዝ አይቻልም እህትና ማችነታቸው በእናትም በአባትም ይሁን በአባትም ብቻ ይሁን በእናትም ብቻ ይሁን طيب ሌላም አለ ሲሜረኝ ያስጨራሹ ማበቃ ነው እንደውም እናትና ልጅን እናትና ልጅን አስለም ኒካሁ አይበቃም አይሆንም አበድ ነው እናትን ቢፈታትም አይቻልም የሚኞቹ ግን ልጅ ሚስቱን ፈቶ እዳዋን ጨርሳ እችኛው ማግባት ይችላል አንድ ላይ ማለት ተከለከለው የልጅና የእናት ግን ለየብቻ እንዲሆን አይቻልም طيب متفق عليه حديث ያው ግልጽ ነው وان تجمعوا بين الاختين ብሎ ይሄ ቁርአን ተገልጿል ችግር የለውም እና የተከለከለ ነገር ቢፈጽሙት ሲያን የተከለከለውን ነገር ኒካሁ ይቆማል አይቆምም خلاف አለው ፈልአቅዱ باطل በእጅማል العلماء አቅዱ ያለምንም خلاف ብልሹ ነው ተብሏል ነገራችን እዛ አንድ ማንሳት የምፈልገው ነገር እህትማማቾችን በአንድ መያዝ አይቻልም ብለናል ይሄ የስጋ እህትማማቾችን ነው የጥግስ ይሆነው የጥብ እህቶች ዝምድና የላቸውም ሁለቱም ሴቶች ግን አንድ ሴት ጠብተዋል አይቻልም እያሉ ነው እችላለሁ ካለ ሰው ይሰል አይሆንም ለምን يحرم من الرضاع ما يحرم من النسب من الحديث አለ በዝምድና ሰብስቦ ማግባት የማይፈቀድ ነገር ሊያገባቸው የማይፈቀዱ በዝምድና በጥቢም እንደዛው ሊሰበስቧቸው ሊያገባቸው አይፈቀድም የሚል ሐዲስ ስላለ የጥቢ ህትማማቾችም አይሰበሰቡም ነው طيب ይሄ ግልጽ ነው ቀጥሉ ምንም አያስፈልግም وعن عثمان رضي الله عنه قال قال رسول الله صلى الله عليه وسلم لا ينكح المحرم ولا ينكح رواه مسلم وفي رواية له ولا يخطب وزاد ابن حبان ولا يخطب عليه طيب እኒህን ሐረካቸውን በደንብ ካልጠበቃቸዋቸው ትርጉማቸው ይበላሻል وعن عثمان رضي الله عنه قال قال رسول الله صلى الله عليه وسلم لا ينكح المحرم ولا ينكح رواه مسلم وفي روايه له ولا يخطب زاد ابن حبان ولا يخطب عليه من ማለት ነው ዑስማን በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል ምን ብለው ላ የንከፈል ሙህሪሙ ዑምራን ይሁን ሐጅ ኢህራም ላይ ያለባል አያገባም ሊያገባን ካላሰ አይችልም ወላ ዩንከሑ አይ ላይ ወላ ዩንከሑ ነው የሚለኝ ወላ ዩንከሑ ቢሆን ጥሩ ነበር እርግጥ ወላይ ወላይንከሁ ካለ አይዳርም ማለት ነው ላይንከሁ እሱ አይድርም ላይንከሁ المحرم امراه او رجلا ولا ينكح ولا يزوج እሱን ማያጋቡትም እሱ ማያጋባም እሱን ማያጋቡትም ማለት ነው ላይንከሁ በሌላ ትርጉም ላይንከሁ ስለያገባ አይችልም ወላ ይንከሁ ሌላ ሊያጋባም አይችልም ያን ያስከዳል ابن حبان ولا يخطب عليه አይታጭም እሱ በሰውያ ወላ يخطب عليه ኢህራም ላይ ያለ ሰው ልጅ ስጠኛ ይባላል ያው ልንጋገሩ ነው يا يارما يتشل لا ينكح بفتح ياء المضارع مبنيه للمعلوم لا يتزوجوا معناته لا ينكح معناته ولا ينكح مبني للمجهول مبني للمجهول كمان لا ينكح معناته ولا ينكح لهن لا يزوج غيره لا يزوج غيره لا يزوج لا يزوجه غيره بلا شيء طيب ولا يخطب لا يطلب المرأة لنفسه ማጨት የለበትም ولا يخطب ላጭ አይገባም لا يخطب عليه ማለት ደግሞ لا يطلب منه አን ይዘውጀ غيره ከረንዳሮ ተብሎ ከሱ አይጠየቅም አይለመንም በጥቅሉ ኢህራም ላይ ያለ ሰው ማግባትም መዳርም አይችልም ነው ይሄ ማለት ግን ኢህራሙን እስካልፈታ ድረስ ማለት ነው እንጂ ከመዲና ኢህራም አድርጎ መጣ ዑምራውን ጨረሰና ተፈታ ሐጅ ደግሞ ስምንተኛው ማን ሰባተኛው ስምንታው የዛን ቀን ኢህራም ላይ ነው ገና እዚህ መካከል ማግባት ይችላል መዳር ይችላል ኢህራም ላይ ያለ ኢህራሙን ሳይፈታ ግን አይቻልም ነው የተፈለገው ግልጽ ነው ገብታችኋል ኢህራም ላይ ያለ ነው ነብዩ ሰለላሁ ዐለይሂ ወሰለም ተዘወጀ ሙህሪመን ምን ሐርስ ምን መጣላችኋል ዝም ካለ አው እዚህ ይመጣ ነው ጥሩ وعن ابن عباس رضي الله عنهم عنهما قال تزوج النبي صلى الله عليه وسلم ميمونة وهو محرم متفق عليه ولمسلم عن عن ميمونة نفسها عن النبي صلى الله عليه وسلم أن النبي صلى الله عليه وسلم تزوجها وهو حلال ሁለት የሚጋጩ ሐዲሶች ናቸው በደም ተከታተሏቸው አሁን የቀራሽው ሐዲስ ሁለቱም ይጋጫል እርስ በርሱ ግን ማስማሚያ አለው وعن ابن عباس رضي الله عنهما قال تزوج النبي صلى الله عليه وسلم ميمونة وهو محرم متفق عليه حديث البخاري ومسلم ነው ዘጋቡ ኢብኑ አባስ ናቸው ነብዩ ሰለላሁ ዐለይሂ ወሰለም መይሙናን አግብተዋታል ይላሉ ወሆ ሙህሪሙን ኢህራም ላይ ሆነው ቅድም ላይን ከሆነ ሙህሪሙ ወላይን ከሆነ ብለን ነበር ይሄ ሐዲስ ደግሞ ተዘወጀ ነብዩ መይሙናተ መይሙና ለኢብኑ አባስ መይሙናት አክስቱ ወሆ ሙህሪሙን ኢህራም ላይ ሆነው አገቧት ማነው ዘጋቡ ኢብኑ አባስ ወሉ ولمسلمين እንደ ሙስሊም ዘገባ አመይሙና ተነፍሲያ ከራሷ ከመይሙና ወስሉ ነውረው رضي الله عنهما او رضي الله عنها ان النبي صلى الله عليه وسلم الله ملكኛ تزوجها يا ያገቧት مهونن وهو حلال حلال ሆነው محرم سايونو ማለት اهم አሁን ማን ابن عباس እንመን ويسرا ራሷ መይሙና እንመን መይሙና ያገቡኝ ሐላል ሆነው ነው አለች በሙስሊም ዘገባ ኢብኑ አባስ ደግሞ ሙተፈቃሪ በሆነው ሐዲስ ነብዩ መይሙናን ያገባት ሙህሪም ሆነው ባሉበት ሰዓት ነው አለ ይጋጫል አይደል አንደኛ ቅድም ሙህሪም ሰው ማግባትም ማግባትም መዳርም አይችልም ይሆናል ከዛ ጋር ይጋጫል ሁለተኛ ደግሞ ኢብኑ አባስ ሙህርም ሆኖ አገባት ይላል ራሷ ሴትየዋ ግን ሐላል ሆኖ አገቢ እያለች ነው በምን እናስማማለን ሙህሪማን ተዘወጀها ሙህሪም وهو محرم ማለት وهو في الحرم ማለት ነው ገባችሁ حرم ሆኖ አገባት ማለት እንጂ ሙህሪም ሆኖ አገባት ማለት አይደለም ሙህሪምና حرم ይለያያል ታውቃላችሁ ሲያገቧት ሙህሪም አይደለም ሚስቱ ራሷ እንደተናገረችው ማን የነበረ ማን የቀበረ ነው ከብኑ አባስ የጉዳዩ ባለቤት ትበልጣለች እሷ ሐላል ሆኖ ያገቡ ብላለች እሺ አንቺ ነው የምንሰማው ዝም በይ አባስ እንላታለን ግን ኢብኑ አባስ አዲስ ደግሞ እንዳመረወረው ሙተፈቃ አለ ነው ቡኻሪና ሙስሊም ተስማሙበት ሐዲስ ነው ስለዚህ ምን ሁለት ሐዲስ ተቃራኒ ሆኖ ሲመጣ ሷሂህ መሆኑን እናረጋግጣለን ሷሂህ ከሆነ እናስማማዋለን ማናውን እንስማማ ይደረግና ይተረጎማል የማይሆን ከሆነ ተርጂህ ይባላል ከሁለቱ ሰነድ የማን የጠነከረ ዘገበው የከሌ ሐዲስ ይበልጣል ሙህሪም ሆኖ አገቧት የሚለው ወይም ደግሞ ሐራም ሆኖ አገቧት የሚለው ከተባለ በዛ እንሄዳለን ስለዚህ አሁን ማስማማቱ ይቻላል ወሆ ሙህሪሙን የሚለውን ወሆ ፊል ሐረሚ ብለን ተረጉመዋለን ነው አንድ ሰው መቼም ዑምራ ብሎ ሲወጣ ሲያካየ ነው ዑምራ ሰርቶ ቢፈታም ከሬት ሄዶ ነው እሱማ ሙህሪም ከሆነ ህራም ያለው ይባላል ሀይጋ ግን ተፈቷል ይሄም እንደዛ ነው ይፈልጉ ነው ወሆ ፊል ሐረማ እንደዛ ነው ስለዚህ ራሷን የመይሙናን ዘገባ ወስደን ተዘወጀ ሐላል ኢህራም ሆኖ ማግባት አይቻልም ሐላል ሆኖ እንጂ ነው ምንለው እሺ አህ ሐዲሳችን እዚሁ እናቆም ርዕሱም ይለያል ሰዓታችን እናልቋል የሚመጣው ሐዲስ ሌላ ነው ሙታን ሙታን የሚናገረው ማለሽ هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين